أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህን ተፍሲር በድምፅ የምትከታተሉ ሁሉ ዛሬ የምናየው ሱረቱ ነህል ከዘጠና አንስቶ እስከ 128 إن الله يأمر بالعدل والإحسان الله سبحانه وتعالى بفتهنا بملكام نجر يعزاكتها لا الله وإيتاء ذي القربى يزمدنا بالبيت وتشنم بمسته ለዘመድ መስጠት አታ ዩእቲ ቢማና አንፈቀ ለድሆች ለድሃ ዘመዶቻችሁ እንድትሰጡ ለሁሉም ሰው ጥሩ ነገር እንድታስቡ በጠላቶቻችሁ ብቻ እንኳን በዘመዶቻችሁ ላይም ቢሆን ፍትሃዊ እንድትሆኑ ወለው አላ አንፉሲኩም ፍትሃዊነት ትልቅ ማረግ ነው ትልቅ ክብር ነው እስላም አላህ ስብሓንሁ ወተዓላ አዘዛቸው ብሎ ከተናገራቸው መካከል አንዱ አድል ነው ኢሕሳን ወቁሉ ሊናስ ሑስና ሌላ ቦታ ላይ አላህ ምን ይላል ለሰው ልጆች በጠቅላላ ጥሩ ተናገሩ መጥፎ እንዳትናገሩ ይላል መጥፎ መናገር መጥፎ ነው መጥፎ የተናገረ ሰው ለምን መጥፎ ሆነብኝ ሊል አይገባም አሚል ናስ ቢማ ትሕቡ አን ዩዓሚሉ ለሰዎች አንተ መሆን ያለብህ ሰዎች ለአንተ እንዲሆኑ የምትመኘውን አይነት ሁነህ ነው መገኘት ያለብህ ሰዎች ቢሰድቡህ ቢገለምጡህ ቢያሙህ አትወድም አይደል አንተም ልክ እንደዚያው ነው መሆን ያለብህ ሰዎቹን አትገልምጥ አትማ አትስደብ አትጣላ ከሰዎች ጋር إن الله يأمر الله يزال بالعدل بعمل العدل بالقول العدل بالعقيدة العدل بالحكم العدل ስትናገርም ፍትሃዊ እንድትሆን እምነትህም ትክክለኛ እንዲሆን ተግባርህም ትክክለኛ እንዲሆን ያዛል والإحسان المعاملة الحسنة بطروم الكام نقر لا يندتنوانوار ياسفلقال أحسن إلى من أحسن إليك وإلى من أساء إليك فتناوي هنا طرو على الله طرو موال بالجسايون مطفو على اللهم طرو والا أحسن لمن أساء إليك لسدمه أمسدنا له بلو الله يطفح له الله له የመጨረሻ ሞቱ እኮ ነው ለሱ በቃ እብድ ነኝ ወይ ነው የሚለው እሱ እንደዚህ ካልከው የራሱን ነው የሚወቅሰው ራሱን በራሱ خاطب الناس على قدر عقولهم አእምሯቸው ራሳቸው ልታቅ ይገባሃል ወኢታኢ ዚል ቁርባ የዝምድና ባለቤቶችንም እንድንሰጥ አላህ ያዛል ወየንሃ አን ልፈሕሻ ዝሙትን አላህ ያወግዛል ወልሙንከር መጥፎ ተግባርንም ወልበጊ አመፀኝነትንም ሰዎችን መበደል በሰዎች ላይ ድንበር ማለፍንም አላህ ይከለክላል የዒዙኩም ይመክራችኋል ለዓለኩም ተዘከሩን ታስታውሱ ዘንዳ ትገሰጡ እንደሆነ ወአውፉ ቢዓህድላህ በአላህ ቃል ኪዳን ሙሉ ኢዛ ዓሃድቱም ቃል ኪዳን ስትገቡ ወላ ተንቁዱ ላይማነ ባዕደ ተውኪድሃ አላረግም ብላችሁ የማላችሁበትን አታፍርሱና አተርጉ እናረጋለን ያላችሁትን አትተው وقد جعلتم الله عليكم كفيلا الله سبحانه وتعالى بنام تلاي واستمنا حالا في واسداتوا يالاتوا لذيها تونوا إن الله يعلم ما تفعلون الله يمتادر قوت النقر بمولوا ياك لنا الله ولا تكونوا عدتهم كالتي اندزي عشتتي عدتهم ناقضت غزلها ልቋን እንዳፈረሰች ገዝል ፈትላ ፈትላ ፈትላ እንደዚህ ስትለቅ ውላ ከዚያ በኋላ ደግሞ ማታ የምትበትን ሚን ባዕድ ቁወትን አንካታ ሚን ባዕድ ቁወትን ካጠነከረችው በኋላ ከፈተለችው በኋላ ከሰበሰበችው በኋላ እንደገና የምትበትን አይነት አትሆኑ ጠዋት የሰራውን ማታ የሚያፈርስ አይነት አትሆኑ በዚህ በኩል ሶላት ትሰግዳላችሁ በሌላ በኩል ደግሞ ምን ታደርጋላችሁ ሽርክ ትሰራላችሁ لا تكونوا كالتي نقضت غزلها من بعد قوة أنكاثا تتخذون أيمانكم دخلا بينكم መሀላችሁን በእናንተ መካከል የሚገባ ታደርጉታላችሁ ማታለያ መደለያ ታረጉታላችሁን تتخذون تتخذون أيمانكم دخلا بينكم أن تكون أمة حزب دتون هي أربع من أمة عندها يبلت يبلتت دتون دلالو اشتهون الله تهون النان ما هلا الذي الله بتالاتشو أربع من أمة أكثر منها عددا وقوة إنما يبلوكم الله به الله سبحانه وتعالى بزيه يفتناتشون والنانتن إنما يبلوكم الله به به بمنو به أي بمختبركم يختبركم فتعرض لكم هذه الأحوال وتجدون أنفسكم تميل إليها وليبينن لكم يوم القيامة ما كنتم فيه تختلفون إن أنت تلايبت ينبراتشوت النقر يجعمكا يابرار الله ولو شاء الله الله بفلك لجعلكم أمة واحدة عند حزب رجال تنبر بأند الله بأند كبلة بأند نبي بأند قرآن بأند من مريا يمتمروا رجال تنبر ولكن يضل من يشاء ويهدي من يشاء يفلقون يا تأمال يفلقون أنهم من قد يعتزال ولا تسألون عما كنتم تعملون إيان دانداتكم ዱንያ ላይ ታደርጉት የነበራችሁትን ነገር በሙሉ ትጠየቃላችሁ የሚያሳፍር ስራ የሰራ እናቱ ፊት ቢቀርብ ወንድሙ ቢያውቅበት አባቱ ቢሰማበት ሚስቱ ብትደርስበት ጓደኛው ቢረዳበት የሚያፍር ሁሉ አላህ ፊት ያ ሲታይበት ምን ሊበጀው ነው ብዙ ሰዎች ከአላህ ይልቅ ሰዎችን ይበልጥ ይፈራሉ الله سبحانه وتعالى لا يكون لا ينبغي أن يكون أهون الناظرين إلينا يا يونال بلن كم من نافراتشو كم من فراتشو هزوج هلو يبتاش لهنا يقبام الله ሲሆን አላህን ከሁሉ በላይ አድርገን ነው መፍራት ያለብን አይደል እንዴ طيب ያ እንኳን ቢያቅተን የሰው ያህል ልነፍረው ልንፈራው አይገባንም የትልቅ ወንድም ያህል እንኳን መከበር የለበትም አላህ እውነት እኛ የምንሰራውን ነገር ከሁለት አንዱ ነው መቼም ወይ አላህ አያየንም ብለን አይሰማንም ብለናል ወይ ደግሞ ቢያየንም ወንድም ያየኝ እንጂ እናት ያተየኝ እንጂ እሱ ምን ያደረገናል ብለናል ከሁለት አንዱ ነገር አለ አልዋሂዱ አስወ ምን አልአኸር አያየንም ካልም የበለጠ ውርደት ነው ኢማናችንን የሚያፈርስ ነገር ነው ያለን ማለት ነው ቢያየንም ምንም አያደርገንም ማለት ደግሞ ታላቅ ወንድሜ አስተማሪዬ እናቴ አባቴ ካዩኝ እንዲህ ያደርጉኛል ብለን የፈራነውን ያህል እንኳን እየፈራነው አይደለም ማለት ነው ስለዚህ ወንጀል ላይ ያለ አላህ የከለከለውን ነገር እየፈጸምክ ያለህ ሰው በሙሉ ልታስብበት የሚገባ የት ላይ ሁነህ ነው እየወነጀልክ ያለኸው? ከአላህ ህግ ጋር እየተጻረርክ ያለኸው? ወይ አያየኝም ብለሃል፣ ወይ ደግሞ ቢያየኝም ምንም አያደርገኝም ብለሃል ማለት ነው። ሁለቱም ሊሆን አይገባውም። አላህ አያየንም እንዴ? አላህ አያየኝም የሚል ሰው አለ? ጠይብ አላህ ያየኛል ከሆነ የሁሉም ሀሳብ ታዲያ ወንጀል ስንሰራ ስናጠፋ ብቻችንን ስንሆን ብቻችንን የሆን መስሎን አይደለም የምንሳሳተው የምትሰራበት ቦታ ብር ተዝረክ እኮ ብታገኝ ይሄ መከረኛ ብር ብር ይበልና ከሀገር ያበረረ እዚያም ወድቆ እዚያም ወድቆ እዚያም ወድቆ አየህ ምንድን የምታደርገው እዚህም ስታዩ አውዝ ቢላሂ ሽጦር ዝም ብለህ እዚያም ፊት ለፊትህ አለ እዚያም መቶ ሺህ ብር ሁለት መቶ ሺህ ብር ምናምን ከዛ ሰዎችን ማየት ነው የሚጀምረው አይደል አሉ የሉም ነገር ነው ሱብሃንአላህ እ طيب ሁሉም ሁሉም ሰው ስራ ሄደ አንተና አንድ ስራ ያጣች ሴት ልጅ አለች ድሮ ስትመጣ እንዲህ ቆርቆር አድርገህ ነው እይ ወንድ መጣ እያልክ ማለት ነው ብቻዋን ስትሆን እኮ እንደዚህ አይባልም ማለት ብቻዋን አይደለም ነይ ብቻሽን አትሁኝ ይደብርሻል እኔ ጋር ቴሌቪዥን እኔ ነው እንዳይደብራት ነው መጀመሪያ ከዚያስ ለምንድን ነው ሰው ጋር ስንሆን እኔ ብዙ ከምናገር ወንድሜ እ እ በሩ እንዳዘጊው እመራለ يا ربي يا الله ولا تتخذوا أيمانكم دخلا بينكم ولا تتخذوا أيمانكم مهلاتشهون أتادرقوا دخلا بينكم بما بمهكلاتشه مقبي أتادرقوا لأجل الإساد والخديعة فتزل كادم بعد ثبوتها بأمن فاخت بها لا يجروش من دالج عن داتونه وتذوق السوء وانجل من دات كمسو بما صدفتم عن سبيل الله كالله من جد توجه من كفات بمهناتشه ولكم عذاب عظيم الله سبحانه وتعالى لنانت كباد قطعة الزجاجتوان ولا تشتروا بعهد الله ثمنا قليلا بالله قال كدان تنش النقرات تجزو إنما عند الله هو خير لكم إن كنتم تعلمون الله زند ያለው ነገር የምታውቁ ከሆናችሁ ለእናንተ ይሻላችኋል እዚህ በዱንያ በተለያዩ ጥቅሞች ጥቅማ ጥቅሞች ዱንያን ገዝታችሁ አኼራን ሽጣችሁ እንጠቀማለን የምትሉት ይቅርባችሁ إنما عند الله هو خير لكم إن كنتم تعلمون ما عندكم ينفد وما عند الله باق መጀመሪያው መስፈርቱ ያ ይበልጣል ያልነው አላህ ዘንድ ያለው ያልቅም እናንተ ጋር ያለው ያልቃል ولنجزين الذين صبروا أجرهم بأحسن ما كانوا يعملون እኛ የታገሱትን ሰዎች ዋጋቸው የምንከፍላቸው ከሰሩት ስራ ሁሉ በጥሩ ሂሳብ ነው አየህ የአላህ ሂሳብ ሰዎች ለምሳሌ ቡለኬት ጠፍጣፊ ነው እንበል በቡለኬቱ ማማርና አለማማር ሂሳብ የሚከፈል ቢሆን ጧጧት በሰላም የምትሰራው በጥሩ ጉልበት የምትሰራው ጥሩ ስራ ትሰራለህ ከሰዓት በኋላ ግን መጥፎ አድርገህ ትሰራለህ ሂሳብ ሲከፍል ሰውየው መጀመሪያ የመጀመሪያውን ያያል አንዳንድ ሪያል ይከፍልሃል የኋለኛው ደግሞ ግማሽ ግማሽ ለምን እያበላሸ ስለሆነ በሂሳቡ ነው ተስማማው በሱ ነው አላህ ስብሓንሁ ወተዓላ ግን ምን አለ ወለነጅዚየነ الذين صبروا أجرهم بأحسن ما كانوا يعملون በዱንያ ይሰሩት ከነበረው ሁሉ በተሻለው ሂሳብ ነው በጥሩ ሂሳብ ነው መጥፎውንም የምንመነዳው ሂሳብ እያወራረድክ ሚሽዋር እየተደዋወልክ የሰገድከውን ሶላት በኢኽላስ በሰገድከው ሶላት ሂሳብ ነው ማረግልህ من عمل صالحا من ذكر أو أنثى وهو مؤمن ጥሩ ነገር የሰራ ወንድም ይሁን ሴት ብቻ በአላህ አምኖ ፈለኑሕየነሁ ሐያተን ጠይባ በዚህ ዓለም ላይ ሲኖር ጥሩ ህይወት ጥሩ መልካም ህይወት ነው የምናኖረው ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን በአኼራ ላይ ደግሞ የምንሰጠው ክፍያ በዱንያ ላይ ከሰሩት ስራ በመልካሙ ሂሳብ ነው አይ የጅዚህም አላ ኩል አዕማልህም حسنها وأحسنها بحسب الأحسن فيها فإذا قرأت القرآن فاستعذ بالله من الشيطان الرجيم قرآن لتقرأ ستاسب كارقم سيطان بأ الله تطبق أتشنو مجمر يالباتشو لمن انكفات دا يهوناتشو لمن إخلاص دا يساطاتشو ቁርአንን ስቀሩ አውዙ ቢላህ ብላችሁ ካልገባችሁ ሰይጣን አጠገብ ይቀመጥና እንዳንተ እኮ ቁርአን በደንብ የሚቀራ የለም ወይ አጠገብ ይመጣና እንዲህ እየተበላሸብህ ለምን ቁርአን ትቀራለህ ያላህ ቃል አይደል እንዴት ትሰባብረዋለህ ይላል የማይገባበት አጋጣሚ የለውም ሰይጣን ኢዛ ቀራአተ ቁርአን ስታነብ القرآن فاستعذ بالله القرآن كان ببك بهلا يمثلان الساب لا فإذا قرأت فإذا أردت القراءة فإذا أردت قراءة القرآن فاستعذ بالله من الشيطان الرجيم كتقرأ بهلا يقرأ لدي ይሄ ምን እንዳለው ቁርአን ነው إذا قمتم من الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم كسجلكم على وضوء درك مثلا هل على أن أنبتوا بظاهر فسروان فإذا قرأت القرآن فاستعذ بالله من الشيطان الرجيم قرآن قرأت سترك أعوذ بالله من الشيطان الرجيم بل لمن شيطان متو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 وقلبه مطمئن بالإيمان ولكن ولكن من شرح بالكفر صدرا فعليهم غضب فعليهم غضب من الله ولهم عذاب عظيم ذلك بأنه مستحب الحياة الدنيا على الآخرة وأن الله لا يهدي القوم الكافرين ولقد نعلم أنهم يقولون إنما يعلمه بشر محمد የሚያስተምረው አንድ ሰው ነው እያሉ እንደሚናገሩ አውቃለሁ ግን የሚገርመው ሊሳኑ ለዚ ዩልሒዱነ ኢለይህ ወደ እሱ የሚያመለክቱበት ሰውዬ ምላስ አዕጀሚ ከአረበኛ ሌላ ነው። አዕጀም ማለት አረበኛ ያልሆነ ማለት ነው። ፈረንጀኛ ሊሆን ይችላል። ፈረንሳይኛ፣ አማርኛ፣ ኦሮመኛ፣ ትግረኛ ሊሆን ይችላል። በስ ገይሩ አረቢ ወሃዛ ይሄ ቁርአን ነቢዩ ያስተማሩት ደግሞ ሊሳኑን አረብዩን ሙቢን አረበኛ ንጹህ አረበኛ ቃል ነው إن الذين لا يؤمنون بآيات الله በአላህ አንቀጾች የማያምኑ ሰዎች ላ የህዲህም ላህ ላ የህዲህም አላህ አላህ ቀናውን መንገድ አይመራቸውም ወለሁም ዐዛቡን አሊም ከፍተኛ ቅጣት አለባቸው ኢነማ የፍተሪ ልከዚብ አለዚነ ላ ዩእሚኑነ ቢአያትላህ ቅጥፈት ውሸትን የሚቀጥፉት ሙሐመድ ሳይሆኑ እኛ ናቸው በአላህ አንቀጾች የማያምኑት ወኡላኢከ ሁም ልካዚቡን የውሸታም ውሸታም የሚባሉት እነሱ ናቸው መን ከፈረ ቢላህ በአላህ የካደ ሰው ሚን ባዕድ ኢማኒህ ካመነ በኋላ የካደ ሰው ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ቀልቡ ውስጡ የተረጋጋ ሆኖ በአላህ በትክክለኛ የሚያምን ሆኖ تجدو يكفر سكار ولكن من شرح بالكفر صدرا لب كف لكهدة ستفو فعليهم غضب من الله كالله قطع يرد باتو ولهم عذاب عظيم نسو كبار كفافنا ومتأبكات جوالا سوى النزول عن لويه آه، بتلي من كفر بالله من بعد إيمانه إلا من أكرها وقلبه مطمئن بالإيمان ሰበበን ኑዙል ባይሆንም ከሆነ ክስተት ጋር ተያይዞ ነው የመጣው። ነቢያችን አለይሂ ሰላቱ ወሰላም በተላኩበት ጊዜ መኮች በጣም ከፍተኛ ውጥረት ነበር ያሳዩቸው። በተለይ ፈስዳዕ ቢማ ቱእመር ከወረደ በኋላ የታዘዝክበትን ጉዳይ በይፋ አወጅ ተባሉና በግልጽ ተናገሩ። ቁሉ ላኢላሃ ኢለላህ ቱፍሊሑ አሉ። ሰላም ማግኘት የቀረ የፈለገ በዱንያም በአኼራም ነፃ መውጣት የፈለገ ሰው ላኢላሃ ኢላላህ ይበል። ላኢላሃ ኢለላህ ካላል ወዮልህ ሲባል ሰው በጣም ተጨነቀ። መኮች ደግሞ በጣም አበዱ። ሁበልም የለም ላትም የለም መናትም ዑዛም አያስፈልጉም ነዋ። በዚህ ጊዜ በጣም ተናደዱ። ከዚያ በኋላ በተለይ ደካሞችን አዛ ማድረግ ጀመሩ፣ መደብደብ ጀመሩ፣ ማስተቃየት ጀመሩ። ከለታት አንድ ቀን አማር ብኑ ያሲርን አባት እናቱንና እሱንም አንድ ላይ ሰብስበው አሰሯቸው። የሆነ ቦታ ላይ አስረው ከየግድግዳው ጋር መግረፍ ጀመሩ፣ መምታት ጀመሩ፣ መግረፍ ማገላታት ጀመሩ። ከዚያ በኋላ የሚሏቸው በሁበል መኑ ነበር። ሱመያ ሴት ናትና ትረታለች በሚል ይዘው እሷን አስፈራሯት። ይሄው ሁበል ሳሚው ይቅርታ ጠይቂው ምናምን ሲሏት ተፋችበት። ተናደደና ቡጀል እንደዚህ አስተኛ ትግሯን እንደዚህና እንደዚህ ከፋፍቶ አሰራት። ከዚያው እጇንም እንደዚህ አሰራትና አንጋለላት። መጣና እልህ ይዞት ነው እንግዲህ መጣና አይቀጡ ቅጣት በቃ ሁላችንም እንዲህ አድርጎ ነው የሚቀጣን ብለው እንዲፈሩ በእንትና ባንካሴ መጣና ሽንት መሽኛዋ ላይ እንደዚህ ወጋት። አሁን እሷ ስትሞት አባትየው ባልየው ያያል፣ ታስሯል። እሱም ልጅዮ አማርም ያያል። ከዚያ ባልየውን መጥተው ደግሞ ይሄው እሷን እንዴት እንዳደረግን አይተሃል፣ አንተም ይኸው ነው የሚጠብቅህ አሉት። እሱም ተፋባቸው፣ እነሱ ላይ ተፋባቸው። እንዲያውም ገደሉት፣ አንቀው ገደሉት። ኸለቁ የእነዚህን የአባትና የእናቱን ሞት ያየ ልጅ እንግዲህ ደንግጦ ይመለሳል ብለው መጡና አማራ ያደን አንተ ወጣት ነህ ህይወትክን ማጣት የለብህም ስለዚህ ራስክን ማዳን አለብህ ሲሉት አሰበሱ አሁንም እነሱን ብሰድባቸው እንደ አባቴ እንደ እናቴ ብል መግደል ነው የሚያድነን የለም ስለዚህ የሆነ ነገር ብዬ ማምለጥ አለብኝ ቢያንስ ቢያንስ እንኳን ባልታሰሩበት ባልታሰርኩበት ሰዓት እንገልሃለን ሲሉ ይዤ መሞት አለብኝ እንጂ ይዘውኝ እንዳሰሩኝ ለምን ነው ሞተው በሚል ምን ፈል ምን ነው ትፈልጉት አላቸው ሁበል እንድትል ያው ሁበል አላቸው በቃ እንዲህ ነው እንጂ አሉና ለቀቁት አማር ይችን ቃሉን ራሱ ታዝቧት ምን ነው እንደ አባቴና እንደ እናቴ በሞትኩኝ እንዲህ ይህን መጥፎ ቃል አልኩላቸውና እንደሱ ተደሰቱ ማለት ነው ብሎ እቤቱ ቀረ ነቢዩ አለይሂ ሰላቱ ወሰላም የእነሱ መሞት ተነግሯቸዋል በኋላ እሱ ሴት አለ ሲባል እሱማ የሆነ ቃል ተናግር ያለው እሳቸው ፊት እንዴት እመጣለሁ ብሏል አላሏቸው ጥሩት አሉ ተጠርተሃል ሲባል በግዱ ወደ ምን ብለህ ነው ወላሂ እንደዚያ ሲያጨናንቁኝ ሁበል አልኩላቸው ከዚያ በኋላ አንቱ ፊት እንዴት ልንጻ ብዬ ነው من كفر على الله يكاد بالله يكاد من بعد ايمانه كمن وهلا يكاد الا من اكره وقلبه مطمئن بالايمان لبوا بامنت تمولتو بملاسو بتا يتناجر سو سيكر السماع عمال يمثل شجر يلبه ثمنو ولكن من شرح بالكفر صدرا وست كفتو لكهدتي يسكتسو فعليهم غضب من الله ከአላህ ቁጣ ይውረድባቸው ተብሏል አንተንማ እንዲህ ብሎ እኮ አላህ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን አለ አሉት እንዲያውም አንዳንድ የታሪክ ጸሐፊዎች ምን ይላሉ ከዚህ በኋላ መጥተው ይዘው ካስቸገሩ ዑድ ለሁም ኢላማ ሰአሉ የጠየቁህን አድርግላቸው አንተ ውስጥህ ተመስክሮልሃል ምንም ችግር አያመጣብህም ተብሎ ዛሬ የሚቸገሩት ወንድሞቻችንና እህቶቻችንስ ይህ ምን ይበሉ ምን ይደረግ አሁን አዲስ አበባ ላይ ኢትዮጵያ ላይ እየታሰሩ እየተሰቃዩ መከራ የሚያዩት ወንድሞቻችን የቱ ነበር የሚሻላቸው እነሱ የሚሉትን አምነው ክደው ይሄ ሁሉ የኡማውን ጥያቄ እኛ መስሎን ነው ይቅርታ አርጉልን ብለው መመለስ ነበር የሚሻላቸው ወይስ አቋማቸውን ይዘው መቀጠል ነው بلا شك بدون شك የአማርና የሱመያ አቋም أشرف من مقام عمار የያሲርና የሱመያ አቋም በቁም አቋም ላይ ጸንቶ መሞት ትልቅ ነው። ምንም ምርጫ የለውም። አንዳንዱ ምናልባት እንዲሁ ሩክሳ ሊወስድ ከኋላ ወጥቼ ልጠቅም እችላለሁኝ፣ የሆነ ነገር ላደርግ እችላለሁ ብሎ ካመነ የአማርን መዝሀብ ቢከተል ብዙ ችግር የለበትም። ይኸውም ለሌላ ኡማ የማይጎዳ ከሆነ ነው። አሁንማ ካለው አኳያ እሱ እኮ አምኖ ቢወጣ ካሁን በኋላ የኢትዮጵያ ሙስሊም አቡበክር እንኳን በቃ እኔ ተሳስቼ ነበር ይቅርታ አድርጉልኝ ቢል ኡማው ጋራ ይቅርታ የሚባል ነገር የለም አለ እንዴ ማን ይቅርታ ማን በማን ላይ ነው ይቅርታ የሚያደርገው አው يتعلق بالاشخاص አረ እንደው ይሄ ደግሞ ሌላ ትልቅነቱ ምንድነው የኡማ ጉዳይ እኮ ነው እዚያ እኮ መሪ መሪ እኮ አይደለም አማር መሪ እኮ አለ እንደው የፈለገው ብታደርጉብኝ لوضع الشمس في يميني والقمر في يساري على أن أترك هذا الأمر ما تركت دونه የሚል ነብይ እኮ ይዞታል ሐሳቡን ስለዚህ አማር ለብቻው ነው አማር ቢከፍርስ እዚህ ግን ኡማ እየመራህ ይቅርታ ብለህ ጠይቅ የገረፈህን ሰውዬ ይቅርታ መገረፍ ነበረብኝ መጨመር ነበረባችሁ ነው የምትላቸው ደብድበውም ይቅርታ የጎጃም ሽምግልና ትዝ ትለኛለች ማጥፋቱን ምን አጥፍቷል ማን ያጠፋው ፖሊስ አጥፍቷል ካሳውን ግን ማን ይካስ ገበሬ ይካስ በኋላ ይሄ ይሄ ይሄ ፍርድ ምን ይባላል አልኩት አጎቴ ፍርደ ገምድል ይባላል ስሙ ፍርደ ገምድል ይባላል አለኝ ያኺ አረ ነውር ነው በአላህ ገርፍ ገርፍ ይቅርታ ጠይቀኝ መሆኑን ልስገድ ማለት ልጹም ማለት በገንዘብህ በሰራሃው ዩኒቨርሲቲ እየሰገድኩ ልማርበት ማለት ነውር ነው ለነገሩ ሙስሊሙ አልገበረም መሰለኝ እነዚህ ዩኒቨርሲቲዎች ሲሰሩ አላዋጣችሁም ገንዘብ ማለት ነው እናንተ ብታዋጡ ታዲያ ማን ይከለክላችኋል ነውር አይደል በሰራሃው ቤት ይከለከላል ሰርቻለሁ የለም አልሰራም አንተ መገበር ነው እንጂ መጠቀም የለብህም ነው መንገዱ ሲሰራ ሰፈሩ ሲሰራ አውጣ ሀጅ ገሌ 10 ሺ ምናምን አቶ ገሌ ከዚያ በኋላ መኪና ማቆም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 ያተመባቸው ጀሮአቸው ልባቸው ጥሩ እንዳይ እንዳያምን አይናቸው ጥሩ ነገር እንዳያይ ጀሮአቸው ጥሩ ነገር እንዳይሰማ የታተመባቸው የተዘጋባቸው ማለት እነሱ ናቸው ወኡላኢከ ሁሙል ልጋፊሉን የዘነጉ ማለት አኸራ የሚባል ነገር በቃ የረሱት ከአእምሯቸው የወጣ ሰዎች ማለት እነሱ ናቸው ላ ጀረመ ሸክ የለም አነሁ ፊ ልአኺረቲ ሁም ልካሲሩን በአኸራ ከሳሪ ማለት እነሱ ብቻ ለመሆናቸው ምንም አንጠራጠርም አለ አላህ ثم إن ربك كذا جته للذين هاجروا من بعد ما فتنوا كتفتنوا بهلا لتسددوا سوت ثم جاهدوا كذا لتواقوا መብታቸውን ለማግኘት እስላምን ለማስፋፋት ለታገሉ ሰዎች ወሰበሩ በትግላቸው ሂደት ላይ ለሚያጋጥሟቸው ነገሮች ታግሰው የቆሙ ኢነ ረበከ ሚን ባዕድሃ ለገፉሩ ረሒም ከዚያ በኋላ አላህ መሀሪና አዛኝ ነው በዚህ አካሄድ ስህተት እንኳን ቢከሰት ይምራል የውመ ተእቲ ኩሉ ነፍሲን ቱጃዲሉ አን ነፍሲሃ አላህ መሀሪና አዛኝ የሚሆነው መቼ ነው እያንዳንዷ ነፍስ ከራሷ እየተከራከረች የምትመጣበት ቀን ነው ወትወፋ ኩሉ ነፍሲ ማ አሚለት እያንዳንዷ ነፍስ የሰራችውን ስራ ዋጋ የሚሰጣት እለት ነው ወሁም ላ ዩዝለሙን እነሱ ቅንጣት ያህል ብናይ ያህል እንኳን አይበደሉም وضرب الله مثلا الله مثال ያስቀመጠ قرية መንደርን كانت آمنة مطمئنة በሰላም የምትኖር የተረጋጋች የነበረች يأتيها رزقها رغدا من كل مكان ሲሳዩዋ በየቦታው ከየአካባቢው በብዛት ይመጣላት የነበረች ፈከፈረት ቢአንዑሚላህ ከዚያም ከዚህም ይመጣላት የነበረውን ጸጋ የታይቸልህ ብላ ካደች فأذاقها الله لباس الجوع والخوف الله سبحانه وتعالى يفرهاتننا يرهب اللبس على بسات بما كانوا يصنعون نواري وشا يسروت بنبروا وانجل إلال እኔ እቺች መንደር ኢትዮጵያ ኢትዮጵያ ትመስለኛለች ሙፈስሮች አንዳቸውም አላሉም ኢትዮጵያ ብለው ግን ኢትዮጵያ ይመስለኛል የሚገርማችሁ የአላህ ኒዕማውን በሙሉ ድሮ ቴክኖሎጂ ምናምን ምናምን ሳይመጣ እንደ ልቡ ይኖር የነበረ ህዝብ አሁን ግን ሰልጥኖ ምናምኑ ሁሉ ነገር በተመቻቸበት ቀን ኢትዮጵያ የመጨረሻ ድህነት ሲቆጠር ደሀ ሀገሮች ሲቆጠሩ ስንተኛ ሆነች በታች በኩል በላይ በኩል መቼም አይታሰብም ማለት ስብሓንላህ ከእኛ ውሃ ወስደው የሚጠቀሙ ሰዎች ከፍ ከፍ እያሉ ነው በገንዘብ እኛ ግን ለነገሩ እኛም አካባቢ እኮ ያደጉ ሰዎች አሉ ህዝቡ አላድግ ብሎ ነው እንጂ የቸገረን የሆኑ ሰዎች ሰማይ ወጥተዋል ለዚህ ነው ቴክኖ እንትን የኢኮኖሚው ራሱ ሪፖርት ሲቀርብ አድጓል አስር በመቶ ሀያ በመቶ ምናምን ሲል እኔ እንደሆንኩ እየቆረቆዝኩ ነው መሄደው በየጊዜው የኔ መሰሎች ወደ ታች ነው የሚሄዱት ለምንድን ነው ሲባል የተወሰኑ ሰዎች ላይ ነው የሚሽከረከረው የሚገርመው ደግሞ እኛ ሀገር ውስጥ ሙስና ሙስና የበሉ ሰዎች በቃ እሰሯቸው ያዟቸው ምናምን ይባልና ተወሰኑ ቴሌቪዥን ያወራራና ከዚያ በኋላ በሌላ በኩል ሄዶ ሲፈርም ታገኘዋለህ ይህ አቶ ገሌ አይደል አዎ ዝቅ ብሎ ሌላ ሹመት ተሹሞ ነው ይባላል ضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله يا الله ጸጋ ለዚህ ነው ዝናብ ይዘንባል ውሃ ይጠማሃል ሌላው ሀገር ግን ዝናብ በአመት አንድ ጊዜ እስቲስቃ ተደርጎ በግድ ተለምኖ እንደው ትንሽ ካፊያኒ ተብሎ ይለመናል ውሃ ግን እንደ ልብ ይኸው ለምንድን ነው በሰፈር ማአት ማአት ጎርፍ እየወረደ አንተ ግን ውሃ ይቸግራል ራሱ ምሳሌያቸው አማሮቹ የአባይን ልጅ ውሃ ጠማት ቅጣቱ ነው። አጠገቧ ውሃ እያለ ላዩ ላይ ሆና ውሃ እየጠማት ስሩ አታይም። ወለቀድ ጃአሁም ረሱሉ ሚንሁም መለክተኛው ከነሱ ከሱ ከነሱ የሆነ መለክተኛ መጣላቸው ከመካከላቸው አንዱ የሆነ ፈከዘቡ አስተባበሉት ፈአኸዘሁም ልዐዛቡ ወሁም ዛሊሙን ቅጣቱ ያዛቸው እነሱ ግፈኛ ሆነው ይቺ መንደር ማናት በሚል የተፍሲር ምሁራን የተለያዩ ቢሆኑም ታላላቅ ምሁራኖች ምን ይላሉ اذكر ذلك واعظا به المؤمنين يوم كان ضرب الله مثلا قرية هي مكة وكان النبي صلى الله عليه وسلم قد دعا على أهلها فقال اللهم اشدد وطأتك على مضر واجعلها عليهم سنين كسنين يوسف فابتلوا بالكحف حتى أكلوا العظام የመካ ሰዎች አላህ ሲያመጣጥቃቸው ኑሮ የኢብራሂም ዱዓ የእስማኤል አሚንነት ሰላም ተስተካክሎ በየቦታው ያለው ኒዕማ ሁሉ እየመጣ እያለ ነቢዩ ስ ላ ስለም በመጡ ጊዜ እምቢ ሲሉ ረገሟቸው ዱዓ አረጉባቸው ረሃብ መጣ፣ ድርቅ መጣ። አጥንት የድሮ አጥንት እየፈለጉ በጓሮ በየድንጋው ስር እያመጡ እየቀቀሉ እንደ ውሃ ይጠጡ ነበረ። የእሱን እንትን ይባላል። ከዚያ ነው እንግዲህ አላህ ስብሓንሁ ወተዓላ እንደገና ታርቋቸው ተመልሶ ቢማሩ በሚል ወደዚያ የመጡት ለማለት ነው። ፈኩሉ ሚማ ረዘቀኩም ላህ አላህ ከሰጣችሁ ነገር ተመገቡ ሐላለን ጠይበን ሐላል የሆነ አላህ የፈቀደው የሆነ ጠይበን ለእናንተ የሚጣፍጣችሁ የሚያምራችሁ የሆነ ከቢስ መጥፎ የሆነን አይደለም ወዝኩሩ ኒዕመት ላህ የአላህን ጸጋ አስታውሱ ኢን ኩንቱም እያሁ ተዕቡዱን ወሽኩሩ ኒዕመት ላህ የአላህ ስብሓንሁ ወተዓላን ጸጋ አመስግኑ إن كنتم إياه تعبدون السنية مستعمل كوناتكم إنما حرم عليكم الميتة والدم ولحم الخنزير وما أهل لغير الله به الله بأن أنت لا يرمي أدرقوا بكتنوا دمنوا يا أثمان سقانوا وما أهل لغير الله به كالله للا سمو يتنسابتن كالله للا لهنا قال يتعردن لجلان يتعردن لغتا شيخ يتعردن لجاني قندر يتعردن نوم يكلكلوا الله فمن اضطر غير باغ فمن اضطر يتشجر غير باغ ድንበር ያላለፈ ሲሆን ሲቸገር የችግሩ መነሻ ሰላማዊ ሆኖ ወላ ዓድን ሲበላ ደግሞ ድንበር ያላለፈ ሲሆን ህይወቱን ለማዳን ብቻ ከሆነ ፈኢን ላህ ገፉሩ ረሒም የቸገረው ሰው በክት ብቻ አገኘ ለዚያ ችግር የበቃው ለወንጀል ብሎ አይደለም ሊሰርቅ ሂዶ ሰው ሊገል ሄዶ ሊቀማ ሄዶ አይደለም በሆነ ሀጅ ሊሄድ ሲመጣ ወይ ሌላ ለንግድ ሲሄድ ተቸገረ መሀል ላይ በክት እንጂ ሌላ አላገኘም ሲበላ ደግሞ ወላ አዲ ድንበር ያላለፈ ሲሆን ሲመገብም ምን አይነት ዑድዋን ነው በቃ እስከሚጠግብ ድረስ እንኳን መብላት የለበትም ሰደ ህይወቱን ለማዳን ይህል ካደረገ ፈኢነ ላህ ገፉር ራሒም ነውና ይፈቀድለታል ወላ ተቁሉ አትበሉ لما تصف ألسنتكم الكذب هذا حلال وهذا حرام ምላሳችሁ ለምትገልጽላችሁ ነገር አትበሉ ይሄ ሐላል ነው ይሄ ሐራም ነው አትበሉ ሊተፍተሩ አለ ላህ ልከዚብ በአላህ ላይ ውሸትን ለመቅጠፍ ብላችሁ ምክንያቱም አልሐላሉ ማ ሐለለሁ ላህ ወልሐራሙ ማ ሐረመሁ ላህ አልሐላሉ በይኑን ወልሐራሙ በይን وبينهما أمور مشتبهات قالوا النبي صلى الله عليه وسلم እንዴት ነው የሚታወቀው بتحليل الله وبتحريم الله إن الذين يفترون على الله الكذب بالله لا يوشت يميقطفوا سوت لا يفلحون ነፃ አይወጡም እንኳን በአላህ ላይ የሚዋሽ በሰው ላይ የሚዋሽም ነፃ አይወጣም በአላህ ላይ የሚቀጥፉ ሰዎች በአላህ ዲን ላይ ያልሆነ ነው የሚሉ ሰዎች ነፃ አይወጡም መታዑን ቀሊል እንጂ በአላህ ላይ ውሸታቸውን ቀጥፈው ዱንያን ትንሽ ትንሽ ደስታ ትንሽ መጣቀምን ሊጠቀሙ ይችላሉ ወለሁም አዛቡን አሊም የሚ ከሚጠብቃቸው ግን የሚያሳመም ቅጣት ነው ወዓለ አለዚነ ሃዱ በአይሁዳዎች ላይ አላህ አድርጓል ሐረምና ክልክል አድርጓል ማ ቀሰስና አለይከ ሚን ቀብል ከዚህ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 አለበለዚያ ዝም ብሎ አፉ በል አፉ በል ዋጋ የለውም። ወአስለሑ አለ ኢለ ለዚነ ታቡ ወአስለሑ ወበየኑ አላሁ አክበር ማለት ግደሉ ማለት ነው ብሎ በቴሌቪዥን ወጥቶ የተናገረ ሰው አላሁ አክበር ማለት አላህ የታላቆች ታላቅ ነው ማለት ነው ብሎ መመለስ አለበት መቶበት አለበለዚያ የቂያማ ቀን እኮ ይገናኛል አላህ ፊት ይቀርባል እኛ ምን ችግር እንዲህ ዝም ብሎ አውርቶ እዚህ አጭበርብሮ እኮ አይቀርም የሚገርምህ ግማሹ ይታመማል ግማሹ ያብዳል እኮ ግማሹ ይሞታል ሁላችንም በይነና ወበይነ ረቢና ተርጁማን ሳይኖር ሁላችንም ፊታችን አላህ ፊት እንቀርባለን ثم إن ربك للذين عملوا السوء مطفو نجر يسروا النجلي يتاسروا النجلي يقرفوا النجلي يبارروا النجلي يوردوا كإمام الناس يبارروا بلو ياساسروا سوش ما تكونوا بجهالة سانا وقنوا للو يشلالوا طيب يا لاوقوا سوش من ما رقال لباتشو توبة ما رقال لباتشو ثم تابوا من بعد ذلك كذيات وأصلحوا ما استكاكل አለባቸው መንግስትን ማሳሰው ከሆነ እኛንን ያሳሳትን ይቅርታ አድርግልን፣ ብትፈልግ እኛን እርምጃ ውሰድብን ማለት መቻል አለባቸው። ከአላህ ቅጣት የዱንያ ቅጣት ይሻላቸዋልና። ኢነ ረበከ ሚን ባዕድሃ ለገፉር ረሒም። ይህን ካረጉ ለምን መጀመሪያውኑ ተሳሳታችሁ ለአልልም ነው የሚለው አላህ። ይቅር ላረግ ይችላለሁ፣ ይህን ልተዋችሁ ይችላለሁ። ኢነ ኢብራሂም ኢብራሂም አለ አላህ ካነ ኡመተን ህዝብ ነበር አለ ኢብራሂም አየህ አንዳንዱ መቶ ሆኖ አንድ አይወክልም አንዳንዱ ደግሞ አንድ ሆኖ ሺ ይወክላል ሁሉም ግን የማን ልጅ ነው የአደም እኛ ሀገር ሰው መጥፎ ሰው ሲያይ ማን ነው ይላል አልኳችሁ ማይረባ ምናምን ጅላጅል ሲያው ይሄ አይረባም ያላህ ሰው ነው ጥሩውን እኮ ለራሳቸው ሊወስዱት ነው እነ ኢብራሂም ኢብራሂም ካነ ኡማ ህዝብ ነበር ብቻውን ምን አይነት ጠንካራ ሰው ጠንካራ ነገር ቢሰጣቸው ነው ቃኒተን ሊላህ ለአላህ ቀጥ ያለ ነበር ሐኒፈን ማኢለን አን ልአድያን ልባጢላ ኢላ ዲን ልሐቅ ባጢል እምነቶችን በሙሉ ጥሎ ለእውነት ብቻ የቆመ ነበር ወለም የኩ ምን ልሙሽሪኪን ኧረ ምን በወጣቸው ከጣዖት አምላኪዎች ጋር አንድም ቀን አልነበሩም አባትና ልጅ የሚገርምህ አባትየው ጣዖት እየጠረበ እያበጃጀ የሚሸጥ ልጅየው ደግሞ ብቻውን ህዝብ የሚወክል ነብይ ከዛ ደግሞ ተጋተሩ አባዬ ምን ሆነህ ነው አንተ ጠረህ የምትሸጠው እንደገና ማታ የምትሰግድለት ይሄ ልጅ ምን አመመው እንዴ አባዬ እንደው ብትጠራው ወይ የማይልህ ደስ ቸገረኝ እርዳኝ ብትለው የማይረዳ አረ ምን ሆነህ ነው አባቴ አንተ ልጅ አይበቃህም አባዬ ላ ተዕቡድ ሸይጣን ያ ያ ኢብራሂም አለ እንግዲህ ማስፈራሪያ ሁልጊዜ እነዚህ ጣዖት አምላኪዎች ቢድዓ የሚይዙ ሰዎች ማስፈራሪያቸው ዱላ ነው እኔ እንኳን በዚህ እድሜ የሆነ ነገር ስንከራከር ምናምን ቢድዓ ነው ምናምን ስንል ይሻላል ዋ አንዳንዱ እንደውም ማስቀጥቀጥ ነበር ይሉናል አምስት አምስት ብር ይበቃችኋል ተብለን እናውቃለን። አዲስ አበባ በአምስት ብር ሊያስገድሉን እኮ ነው። እንዲ አምስት ብር ስለምን ያወጣሉ? እኛ ምን አድርገን ላ ሙብተዲዕ ሁልጊዜ ጉልበቱ ዱላ ነው። ባጢል የያዘ ሰው ዱላ ነው። የዘንድሮማ ዱላ ደግሞ እኮ ከመድፍ ጋር ሆነ። እንዴት ሲባል በቃ ኢማም ትወርዳለህ። ለምን አለበለዚያ ፖሊስ አመጣለሁ። ደግሞ የተባለው ይመጣል ይመጣል ፖሊስ በቃ ውረድ ማንም ያሰግዱ ይሄኛው አንተ ማስረጃ ይዘህ ለምን አትመጣም ቁርአን ያላህ ቃል አለመሆኑ ቁርአን ካለህ ለምን አትናገርም አይ እነሱም በሁጃም አይቻሉም ማለቋሉ እነሱን ዋሃቢዮችን በማስረጃ አንችላቸውም እና ምን ይሻላል በክትክታ ዱላ ነው አለ ይደበድቡ ሊቀጠቅጡ እሱን አትችልም እንግዲህ እሱ ለደብዳቤ አላህ اللهم ارسل عليه كلبا من كلابك ነው ያሉት ነብዩ አለይሂ ሰላቱ ወሰላም ኧረ ብዙ ውሾች አሉ አንዱን ውሻ ላክባት ጌታዬ ነው ያሉት አላህ እንግዲህ ውሾቹን ይላክባቸውን በላ እንግዲህ ታዲያ ነህው ሲሐፍዝ የነበረ ሸህ ከየት አምጥቶ ነው ማምለጥ እንኳን አይችልም ሩጦ እንኳን ሊደባደብ በቀሪ አንጀራ እኮ ነው የኖረ የሁሉ ሸህ إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين ሻኪረን ሊአንዑሚህ ጸጋዎችን የሚያመሰግን ነበር ይሄ ነው እንግዲህ ትልቅ ሰው ያስባለው እኮ ያገኘውን ሁሉ አልহামዱሊላህ ይላል አላህ የሰጠውን በቂው ያለሱ የሚሰጠው እንደሌለ ማንም ያውቃል በቃ እሱን ያመሰግናል እጅተባ እውነትን መረጠው ኢብራሂም ወሃዳሁ ኢላ ሲራጥን ሙስተቂም ኢብራሂም እኮ ትልቅ ሰው የሆኑት በኢስላም ነው ስለዚህ አንተም እስላምን ከተቀበልክ ትልቅ ሰው ትሆናለህ ሃዳሁ ኢላ ሲራጥን ሙስተቂም وآتيناه في الدنيا حسنة بدنيا لاي ملكام وشن ستنو وإنه في الآخرة لمن الصالحين بآخرة سم كملكام سوچنو مرياتشو نمي ميهونو ثم أوحينا إليك تزاود أن تورن يا محمد أن اتبع تكتل بلن ملة إبراهيم حنيفا يا إبراهيم من قد قطع على سيوان تكتلوا بلن وما كان من المشركين كتاو أملاكي وجه አልነበረም ለምንድን ነው የሚደጋገመው መስላችሁ ኢብራሂም ከጣዖት አምላኪ ጋር ግንኙነት የለውም አይሁዳም አልነበረም ነሳራም አይነበረም የሚለው አላህ ለምን እንደሆነ ታውቃላችሁ ኢብራሂምን ሁሉም ሰው የኛ ነው ማለት ይፈልጋል ነሳራውም ይህንኑ ኹራፋት ምናምን ይዞ እኛ እኮ የአብርሃም ተከታዮች ነን ማለት ይፈልጋል አይሁዳውም ሰው ድመት እየገደለ እየጨፈጨፈ እንደ ድመት እንደ አይጥ እያጠፋ የኢብራሂም ተከታይ ነን ነው የሚለው እንዲሁ ከኢብራሂም ጋር የለህም ከተባለ ሰውር ይላል መኮችም ጣዖት እያመለኩ እኛ የኢብራሂም ልጆች ይላሉ ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إبراهيم دارا قلوا ملة يلاتهم إبراهيم إنما مكة المقبة وما نو ثم أوحينا إليك أن اتبع ملة إبراهيم حنيفا محمد نشجع عليه الصلاة والسلام وما كان من المشركين إنما جعل السبت ቅዳሜ ቀን መከበር የተደረገባቸው የተደነገገባቸው على الذين اختلفوا فيه በሱ ላይ ከተለያዩ የተለያዩ ሰዎች ላይ ነው وإن ربك ليحكم بينهم يوم القيامة فيما كانوا فيه يختلفون ጌታ በቅዳሜ ቀን የተከራከሩትን ሰዎች እውነታው ምን እንደነበረ ራሱ አላህ የቂያም ቀን ውሳኔ ይሰጣቸዋል አትጨነቅ ነው ادع إلى سبيل ربك بالحكمة والموعظة الحسنة ودجتاه من قد بأسبابنا بملكام مكر بملكام قسات إطراء وجادلهم بالتي هي أحسن መከራከርም ካለ ስትከራከር መልካም በሆነው መንገድ ተከራከራቸው መጀመሪያ በሕክማ ነው መጠራት ያለበት ከዚያ ትንሽ ምክር የሚያስፈልገው ከሆነ ጥሩ ምክር ነው የሚያስፈልገው መጀመሪያ ادع إلى سبيل ربك بالحكمة هذا هو الأول ثم ثانيا الموعظة الحسنة ምክር የሚያስፈልገው ካለ ይገሰጻል ይመከራል ወጃዲልሁም ሶስተኛው ደረጃ እምቢ አለ መረጃ አለኝ ምናምን የሚል ከሆነ ጃዲልሁም ቢለቲ ሂየ አሕሰን ኢነ ረበከ የአንተ ጌታ ሁወ አዕለሙ ቢመን ضل عن ሰቢሊህ وهو أعلم بالمهتدين መንገዱን የሳተውንም መንገዱን የያዘውንም ያንተ ጌታ አበጥሮ ያውቃል ወኢን ዓቀብቱም ሙስሊሞች ከቀጣችሁ ያጠፉትን ሰዎች እንቀጣለን ካላችሁ ፈዓቂቡ ቢሚስሊ ማ ዑቅብቱም ቢህ እናንተም ባደረሱባችሁ ዕቃ ባለው እንጂ ያው እነሱ ቅጣት ብለው ስለሚያሰቃዩን ነው እንጂ ቅጣት አይደለም የነሱ ፈዓቂቡ ቢሚስሊ ማ ዑቂብቱም ቢህ እናንተ በተንገላታችሁት ያህል ነው። አንድ ሰው ከገደሉባችሁ አንድ ሰው፣ አይን ካጠፉባችሁ አይን ማጥፋት፣ ከገረፏችሁ መግረፍ፣ ጥርስ ከሰበሩ መስበር ነው አለ። ወለኢን ሰበርቱም ብታልፋቸው፣ ብትታገሱ፣ በትዕግስት ብታደርጉ ለሁወ ኸይሩ ሊሳቢሪን ትዕግስት ለታጋሾቹ ትልቅ ውጤት ትልቅ ምንዳ ነው ይዘ የሚመጣው። ወስቢር ታገስ ወማ ሰብሩከ ኢላ ቢላህ ትዕግስት በአላህ እንጂ በማንም አይገኝም አላህ የሰጠው ሰው ነው ወማ ዩለቃሃ ኢላ الذين صبروا وما يلقاها إلا ذو حظ عظيم صبر تلق نقرنه ولا تحزن ولا تحزن عليهم بالنس لا يعتزن ولا تكو في ضيق مما يمكرون النس طعت ما تابن ياسيروت نقر قلبه عيد عبب عيد جنك سلام نور إن الله الله مع الذين اتقوا كنيا الله كم يفروت ሰዎች ጋር ነው አላህ ወለዚነ ሁም ሙሕሲኑን መልካም ከሚሰሩ ሰዎች ጋራ ነው ያለው አላህና አንተ መልካም ከሰራህ አብሮህ አላህ መኖሩን አውቀህ በሰላም ተኛ አትሰብ አትጨነቅ ይላቸዋል أسأل الله سبحانه وتعالى رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه السلام عليكم ورحمة الله وبركاته አንዳንድ ጥያቄዎች ካላችሁ ነገ ኢንሻአላህ ስራ እናያለን ወይስ ነገ ትምህርት የለም አይ ሱብሃን ስለደረስነ ಯಾಕೆ ಅನ್ಬೇಕು ಅಂದ್ರೆ ಇದಾಗಿದ್ದು ಯಾಕೆ ಸರ್